الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على رحمة الله للعالمين سيدنا وحبيبنا وشفيعنا وقدوتنا محمد الصادق الوفي الأمين وعلى آله وأصحابه الغر الميامين وعلى التابعين لهم بإحسان إلى يوم الدين أما بعد ውድ የተፍሲር ትምህርት ተከታታዮች በያላችሁበት ናችሁ ይህንን ፕሮግራም የምትከታተሉን ሁሉ ዛሬ የምንነሳው ከሱረቱ አልማኢዳ ስንተኛ ነው አራተኛ አንቀጽን ነው የምናየው ዛሬ አራተኛው አንቀጽ ሰዎች ምንድን ነው የሚፈቀድልን حرمت عليكم حرمت عليكم የሐራም ነገር ሲነሳ መስጋት ጀመሩ ነቢዩን አለይሂ ሰላቱ ወሰላም ታዲያ ሐላሉ ምንድን ነው እስቲ የሚፈቀድልንና የማይፈቀድልን ግልጽ ተደርጎ ይነገረን የሚል ጥያቄ ማቅረባቸውን ነው የሚነግረን ስብሓንላህ ረቡ ልዕዘቲ ወልጀላል የሙስሊሞችን ጥያቄ ለነቢዩ ሰለላሁ ዐለይሂ ወሰለም እንዳቀረቡና ይህን ጥያቄ መመለስ ያለብህ እንዲህ ብለህ ነው ይላቸዋል የስአሉነክ ይጠይቁሃል አላቸው ማዛ ኡሕለ ለሁም ለእነሱ ሓላላቸው ምንድን ነው ነቢዩ ለ ሰላቱ ወሰላም አላህ ስብሓንሁ ወተዓላ ሐለለ አሽያ ወሐረመ አሽያ አላህ የተወሰኑትን ነገሮች ሐላል አድርጓል ሌሎችንም ደግሞ ሐራም አድርጓል ሐላልና ሐራም ያደረገውን ነገር ሁሉም አውቀዋል ወበይነሁማ እሙሩን ሙሽተቢሃት በሐላሉና በሐራሙ መካከል ደንገርገር የሚያረጉ ሊያሳስቱ የሚችሉ ነገሮች አሉ እነዚህ መካከል ያሉትን ነገሮች ሐላል ናቸው ሐራም ናቸው ለማለት ምን ማድረግ ነው ያለበት ምን ቢሆን ነው ሐላልና ሐራምማ አደናጋሪ ነው ተብሏል ግልጽ ካልሆነልህ አንተ ወደ ሐራሙ ደምረውና ተው ومن اتقى الشبهات فقد استبرأ لدينه وعرضه ሹብሃን የተከለከለ ሰው የተቆጠበ ሰው ሹብሃ ውስጥ አልገባም ብሎ ሐላል ሊሆን ይችላል ሊሆን ይችላል ግን አላደርገውም ብሎ የተወሰው فقد استبرأ لدينه وعرضه ለዲኑም ለክብሩም ራሱን ጠብቋል እና ትልቅ ሰው ማለት ይሄ ነው ለማለት ነው የስአሉነክ ይጠይቁሃል ያ ሙሐመድ መልእክተኛችን ሆይ ሙሐመድ አለህ ሰላቱ ወሰላም የስአሉነክ ይጠይቁሃል እነማን ናቸው ጠያቂዎች الذين يهمهم أمر دينهم فاسألوا أهل الذكر إن كنتم لا تعلمون የተባሉት የማታውቁ ከሆነ ጠይቃችሁ ተረዱ የተባሉት ዝም ብሎ በግምት አይሰራም በግምት መስራት ወንጀል ነው ሶስት ሰሐቢዎች ወላ ከዚያ በላይ ቁጥር ያላቸው የሆነ መንገድ ይሄዳሉ ብርዳማ ቦታ ላይ ያድራሉ ከመካከላቸው አንድ ጓደኛቸው ፍንክት ነበረው አናቱ ላይ በእንቅርት ላይ ጀሮ ደግፍ ጀናባ ሆነ ብርድ ቦታ ላይ ጀናባ እንግዲህ የአረብ ሀገር ብርድ አይታችኋል አይደል እንደ እንደ ሙቀቱ ነው ደግሞ የሚልሰው የኛ ሀገር ብርድ ብርድ ነው በቃ normal ነው ትችለዋለህ እዚህ አረብ ሀገር ያለ ብርድ ያ ስብሃንአላህ እኔ መካና መዲና ብርድ አጋጥሞኛል ኢትዮጵያ ውስጥ የዞርኩት ሀገር ላይ አንድም እንደዚህ ያለ ብርድ አላየሁም እኔ የብርድ ማከፋፈያ ላይ ነው ያለሁት አዲስ አበባ የኖርኩት ሸጎሌ ላይ የመዲና እና የመካ ብርድ እንደዚህ አለ በተለይ የመካ ብርድ ነው ብርዳማ ነው ቦታው ፍንክት አለው ጀናባ ሆነ ጧት ነው ሊሰግድ ሲል ጀናባ ነኝ ምን ላድርግ ጎበዝ አላቸው እንዳይታጠብ ፈራ ውሃው ሰልጅ ለሚሆነው ላውላ ሲያደርግ ከላስ የእኔ ቢጤ ነው ኪታቡ ብዙ አልደቀቀላቸው ምስል ሰዎቹ እና ጀናባ ከሆንክ ሳትታጠብ ሊሰግድ ነው እንዲያሉት አረ መፍትሄ ፈልጉ ይባላል መታጠብ አለብን ነው አዎ በደግ አድርጎ ሲለው ድሮም ፈርቶታል ግጥም ማለት ሞተ ከመንገድ ሲመለሱ ያኛው ያ ሰው ያልመጣም ያው ቀብረው ተመለሱ ማለት ነው ምን ሆነ ሲባል ታሪኩ ነብዩ አለይሂ ሰላቱ ወሰለም ሰሙ ቀተሉ አሉ ገደሉት የማያውቁትን ፈትዋ ብለው ታጠብ ብለው በቀዝቃዛ ውሃ አናቱ ላይ አስገብተው ገደሉት ቃተለሁም ላህ አላህ ይግደላቸው ያጥፋቸው አላሰአሉ አይጠይቁም ነበር አለይሰ ሽፋ አልዕይ ሱአል ያለማወቅ መፍትሄው መጠየቅ አልነበረም ጠይቆ መርዳት አልነበረም አሉ አንድ ባልና ሚስት ትናንትና ጠዋፍ አድርጋሉ ጠዋፍ አረጉ ሐጃቸውን ዑምራቸውን ሊጨርሱ መርዋ ላይ ሲጀምሩ ሁለት ነው ሶስት እንደዞሩ ተጠፋፉ እሱ ደህኔ ነው ሰባቷን ጨርሶ ቁጭ አለ እሷ ልጆቿን ይዛ 14 ግድ ጊዜ ዞረች ጠይቆ መረዳት ጥሩ አልነበረም ተማሩ አንዳንዱ ቤት ውስጥ አንድ ሼክ ካለ ማሻአላ ገኔ ሼክ አለ ብሎ ለራሱ የማይመለከተው ይመስለዋል እንዲህ ይሄው ብቻን ስታገኝ 14 ጊዜ በይነ ሶፋ ተሽከረከራና የእስቲንጃ ነገር ሼህ ያቃል ብለህ ቤት ውስጥ ያለው ሼህ ስለ እስቲንጃ ያውቃል ብለህ አንተ ሽንት ቤት ስትገባ ምን ልጠይቀው ነው? ጀናባ ስትታጠብ ታስረዳው ነው? ልታውቀው የሚገባህን ነገር ማወቅ አለበት። የስአሉነክ ይስአል ፈስአሉ አህለ ዚክሪ እንኩንቱም ላ ተዕለሙ ካላወቃችሁ የሚያውቁ ተማሩ፣ ጊዜያችሁን ተጠቀሙ። የሆኑ ሰዎች ብቻ ድርሻ አይደለም መማር፣ የሁሉም ሰው ኃላፊነት ነው። የስአሉነክ ይጠይቁሃል ማዳ ውሒለ ለሁም ምንድን ነው የተፈቀደልን የተከለከልነው ምንድን ነው የተፈቀደው ምንድን ነው ማዳ ውሒለ ለሁ ማዳ ሕሪመ ለሁ ነው ቁል በላቸው አለ ውሒለ ለኩም ጠይባት ሐላል ነገሮች ሁሉ ጥሩ ነገሮች ሁሉ ለእናንተ የሚያምሩ ነገሮች ሁሉ ሐላል ናቸው አጠይባት ሐላል ለማለት ነው ይላሉ የስአሉነከ ማዳ ውሒለ ለሁም ቁል ሕለ ለኩም ጠይባት قد فصل لكم ما حرم عليكم إلا ما اضطررتم إليه حرام يهونوت ነገሮች እኮ ተዘርዝረዋል ከነዚያ ውጭ ያሉት ነገር ተፈቅዷል ለማለት ነው وما علمتم من الجوارح ከአቁሳዮችም ያስተማራችሁት ያደነው ወማ ሳደሁ ያደነው ወማ ሳደሁ ያደነው ማን ማ ዓለምቱሙሁ ያስተማራችሁት ምን አልጀዋሪሒ ከአቁሳዮቹ አቁስለው የሚሰጡ የማይጨርሱ የማይበሉ ነካሾች أي أحل لكم الذبائح التي ذكر اسم الله عليها والطيبات من الرزق وأحل لكم ما اصطلتموه بالجوارح وهي الكلاب والفهود والصقور وأشباهها አንበሳዎች ቁራዎች ውሻዎች አቁስለው የሚያመጡ كما هو مذهب الجمهور من الصحابة والتابعين والأئمة ومن قال ذلك علي بن أبي طالب عن ابن عباس طلحة عن ابن عباس في قوله وما علمت من الجوارح وهن الكلاب المعلمة يسلطنوا تشوش يسلطنوا تشوش والبادي تلليو وكل طير يعلم للصيد لما عدن سلطنو يميادنو عدنو يميامتا እንትኗን ጅግራዋን በጥፊ ብሎ አቁስሎ ወይ የሆነ ነገር ላይ ወቅቱ ይዟት የሚመጣ ሳይገላት الجوارح يعني الكلاب الضواري والفهود والصقور وأشباهها نكاشوت والأقصايوت عدانيوت روي عن خيثمة وطاووس ومجاهد ومكحول يحيى بن أبي كثير نحو ذلك أما ما صاد من الطير البعزات وغيرها من الطير فما أدركت فهو لك وإلا فلا تطعمه يجدله والمحكي عن الجمهور أن الصيد بالطيور كالصيد بالكلاب ነው ጅምሁር ዑለማ በጣኢሮችም በበራሪዎችም በአውሬዎችም በአንበሳ በነብር አሰልጥነህ ካደልክ ትችላለህ በውሻ ትችላለህ ልክ በበራሪዎችም ይቻላል ነው ምን አልክን ከሞቱባቸው የበራሪዎችን አትብሉ የሚል ተከራካሪ መዝሀብ አለ አሰልጥነህ ከላካቸው ቢሞቱም ብሉ እንደዚያው وما علمتم من الجوارح مكلبين ያሰለጠናችኋቸው ስትሆኑ ተክሊፍ ማሰልጠኝ ነው የውሾቹ ስልጠና አብዛኞቹ በውሾች ላይ ስለሚሰራ ነው እንጂ የፈህዶች የፉሁዶችም የሱቁሮችም እንደዚያው ነው ቱዓሊሙነሁነ ሚማ ዓለመኩም ላህ አላህ ካሳወቃችሁ አሳውቃችሁ የላካችኋቸው ፈኩሉ ሚማ አምሰክነ ዓለይኩም ለእናንተ የያዙላችሁን ብሉ فمتى كان الجارح معلما وأمسك على صاحبه وكان قد ذكر اسم الله عليه وقت إرساله حل الصيد وإن قتله قال لهم قام بهم بالإجماع بهلهم علماء السنة من وقد وردت سنة بمثل ذلك بمثل ما دلت عليه هذه الآية الكريمة كما في ثبت في الصحيحين عن عدي بن حاتم قال قلت يا رسول الله إني أرسل الكلاب المعلمة وأذكر اسم الله فقال إذا أرسلت كلبك مشاها لك إذا ما رونشه سلبت رونشه وذكرت اسم الله عليه والسليم فقل ما أمسك عليك يا ذلهن بلا قلت وإن قتلنا قال وإن قتلنا ما لم يشركها كلب ليس منها بسم الله ያልተባለበት ውሻ ካልተ ካልተባበረ ካልተጋራ ما لم يشركها كلب ليس منها فإنك إنما سميت على كلبك ولم تسمي على غيرك ሌሏ ውሻ ሄዶ እዚያ ካያያዘውና እሱ ከጎነተላት አንተ ውሻው ያንተን ውሻ እንጂ ቢስሚላህ ያልክበት ያኛውን ውሻ ቢስሚላህ ስላላልክበት ያንተ ውሻ ብቻ ካደንና ከያዘ ነው እንጂ አይሆንም قلت له فإني أرمي بالمعراض الصيد فأصيب ጦር ወረውርና እመታለሁ አውሬውን فقال إذا رميت بالمعراض فخزك فكله እሱ ካስቆመውና አቁስሎ ወይን አሳበሁ ቢዐርድ ወግቶት ከሆነ ነው ወይን አሳበሁ ቢዐርድ فإنه وقيد فلا تأكله ዝም ብሎ በደን እንደሱ መጥቶ ከገደላት ደም አልፈሰሰውምና አትብላ وفي لفظ لهما وإذا أرسلت كلبك فاذكر اسم الله فإن أمسك عليك فأدركته حيا فاذبحه وشاهن بسم الله بالله لك كازل بهيوتك هاجنيه بسم الله بالله هرده بلا أه وإن أدركته قد قتل ولم يأكل منه فقله قلت هاي بلا زنبلو كتبك تمروا المالك وسلطروا انتن بلا فإن أخذ الكلب فإن أخذ الكلب زكاته የውሻው መያዙ እርዱ ማለት ውሻው መያዙ ነው እንዳለ በሪዋየት ለሁማ ፈኢን አከለ ፈላ ተእኩል እየበላው ካገኘህ ግን እንዳትካፈል ከሱ ጋር ፈኢን ያኻፉ አን የኩነ አምሰከ ዐላ ነፍሲ ለራሱ ያዘው ነውና ስብስቧን ጨምጨማውን እየበላ እያገኘ አንተ ሄደህ በጎኑ ደግሞ ቆርጠህ መውሰድ አይቻልም አልተማረም አልሰለጠነም ቢሰለጥንም ከድቷል ማለት ነው ከሃዲ ነው ለራሱ ነው ያረደው ለአንተ አይደለም መጠቅለል አለባት ወይ ምሳሌ አንቆ ገሏት ከሆነ አረ ደሙ እኮ ፈሰሰ በዚያ በምሱ በነካው በኩል التسمية على الجارح عند إرساله فكلوا مما أمسكنا عليكم واذكروا اسم الله عليه في حديث أبي ثعلبة المخرج في الصحيحين أيضا إذا أرسلت كلبك إذا أرسلت كلبك وتعالى فروا إن الله سريع الحساب الله سبحانه وتعالى مرمروا فتان يهون وإن الله الله فروا تزيلا حلالنا حراما من لما تطيقوا بذي ملكو ملت إلال النبي صلى الله عليه وسلم علم ربيبه عمر بن أبي سلمة عمر بن أبي سلمة يا أم سلمة لج انجر على جاتشون استماروا فقال سم الله بسم الله بل من አሉት ዑመር ብን አቢ ሰለማን የእንጀራ ልጃቸውን ሰሚላ ቢስሚላ በል አሉት ወኩል ብላ አሉት ቢየሚኒክ በቀኝህ ብላ ወኩል ሚማ የሊክ በበኩ በአካባቢ በበኩል በአንተ በኩል ካለው ብላ ቢስሚላ በል ያበላል ስርዓት ነው ቢስሚላ በል በቀኝ ብላ በፊት ለፊት ያለውንም ነው መብላት ሰው ፊት አትብላ ቢስሚላ ሳትል አትብላ በግራ አትብላ አየ በአንድ ጊዜ ሶስት ስርዓቶች ብዙ ጊዜ ሰዎች ቢስሚላ ማለት ይረሳሉ ከረሱ ምን ይበሉ መሀል ላይ ትዝ ካላቸው ቢስሚላሂ አላ አወሊሂ ወአኺሪሂ ይበሉ ከበሉ በኋላ ሲሆኑ አዎ ቢስሚላህ ይበል ቢስሚላህ ስትል ሸይጣን አጠገቡ ሆኖ መልካውን ሊያነሳብህ ሊያባላህ የነበረውን ይከለክልልሃል ቢስሚላህ አይ ይሄማ በቃ ይሄ ማድማን ይነቀዋል በመሀል ላይም ሆነ እንደዚያ ካልክ የአላህ ስብሓነሁ ወተዓላ ቢስሚላህን መብላት መጠጣት በቀኝ ነው ሀታ መጠጣት በቀኝ እየበላህ በግራ ሁለት እጅ አለ የሰጠኛ በአንዱ ልበላ በአንዱ ልጠጣ አይደለም ግራጅ ሌላ ስራ ነው እውነቱን እነጋገር ካለ ግራ እጅ ለሌላ ቦታ ነው የተሰራው። የላይኛው ቀዳዳ በቀኝ እጅ ነው፣ የታችኛው ቀዳዳ ደግሞ በግራ እጅ ነው። ይህ ካልገባችሁ እነግራችኋለሁ። አንዳንዱ ሰውን ቁር አድርጎ ካልነገሩት አይገባውም። ሰዎች በእግራቸው በቀኝ እጃቸው እየበሉ በእግራቸው ይጠጣሉ። ለምን ለአይን መሽጉል ሆኗል። በዚህ እንጠቀሙ ሆኗል። ታዲያ መሽጉል የሆነ እኮ ይሄንን በመዝጋት አደግ ከዚህ በግራ የሚመጣው እኮ እንደዚህ ሁለቱ አንድ ላይ ይገቡ ይገባል የሚሉት ባይሆን ይቆሽሻል ነው የሚሉት ይቆሽሻል ብርጭቆ ይቆሽሻል አሉ ይቆሽሻል ሲሉ ደግሞ ተጠጥቶ የሚጣል አመጡላቸው ለመቼውም የማይመጣ ድሮ ብርጭቆ እንግዲህ አንድ ብርጭቆ ለአስር ሰው ስለሚሆን እኔ የጠጣሁበትን ስለምንዳይጠጣ እንዳይጠጣ ያደርገዋል ምናምን ነገር ነው ይህ የሚባል ነገር የለም አስሩ ሳይታጠብ ለሌላ ሰው አይሰጥም አሁን ፕላስቲክ ነው የሚጠጣበት ከዚያ ባለፈ ደግሞ ወጥ ምን ቆሻሻ ነው እንዳልተምት የምትበላው ቆሻሻ ነገር ነው ይቆሻል ማለት ነው ወጡ ማለት በዚህኛው በቀኝ እየበላኸው ያለው ነገር እኮ ወደኸው እየበላኸው ያለ ነው ታዲያ ብርጭቆ ላይ ወድ ለወድህ የመረጥከው ብርጭቆ ላይ መሆኑ ምን ያስጠላል አንዳንዱ ደግሞ ለመርዳት ነው እጄን ያመጣሁት ይላል ወይ ደግሞ በግራው ይድና በእጁ ይጫርጉ አሁን በቀኛው ጠጣ ማለት ለማታለም ነው እኔ ጋር ነው ወደው አላህ ጋር እና ቀኙ ሊረዳ ነው አዎ ቀኝ እጃ ቅቶት ግራ እጅ ቢረዳ ችግር የለውም ግን ግራ ዋና ሆኖ ቀኝ ረዳት አይሆንም خلاص طيب እጁ ቢቆረጥስ አያርግብህ እንጂ ከተቆረጠ በቀኝ ብላ በቀኝ ጠጣ ሐላለክ ማ አለክ ሸይ አለበለዚያማ በግራህ ከበላህ ማስወጣት አለብህ ነክተህ ማስታወክ አለብህ አንዳንዱ በግራ መብላት መጠጣት ስልጣኔ ይመስለውና በተለይ ሁለት ቀን ሶስት ቀን ኮፈዳ ይዞ ትምህርት ቤት ከሄደ በግራ መብላትና መጠጣት ነው ለምዶ የሚመጣው ይሄ ስልጣኔ በተለይ አሁን ትንሽ ረክሶ ነው እንጂ ይሄ ትምህርት ቤት ምናምን ስልጣኔው ድሮ እንደዚህ ነበረ በቃ በግራ ሲበላ ሲጋራ በግራ ማጨስ ሲጋራማ በግራ ነው ከሆነ ደግሞ ቆሻሻ አይደል ሲጋራ መሆን የለበትም መጠጣት የለበትም ከተጠጣ ደግሞ በቀኝ እጅ ተረድ ታረገ ሲጋራ በቀኝ እጅ ያስጠላል ግን የፈለገው ነገር ይሁን ግራና ቀኝ እኩል አይደሉም እንዲህ አይደለም መታየት ያለበት ትርጓሜው ሱብሃንአላህ ነቢዩ አለይሂ ሰላቱ ወሰላም ካነ يعجبه التيمم في كل شيء በሁሉ ነገር ቀኝ ቀኝ ቀኝ ነበር ግን ግራ የሚያስፈልግበት ሰዓት ላይ ደግሞ ግራ ነው እስትንጃ በግራ ነው የሚደረገው እስትብራ በግራ ነው የሚደረገው جزاكم الله خير يسألونك ماذا أحل له قل أحل لكم الطيبات وما علمتم من الجوارح مكلبين تعلمونهن مما علمكم الله علمكم الله فكلوا مما أمسكن عليكم واذكروا اسم الله عليه واتقوا الله إن الله سريع الحساب አልየውም ዛሬ አለ አላህ ወሒለ ለኩም ጠይባት ሐላል ነገሮች ሁሉ ለእናንተ ተፈቅደውላችኋል ይሄ አላህ ስብሓን ማ አሐለሁ ምን ጠይባት ሐላል ነው ከእነዚህ አንዱ ወጠዓሙ ለዚነ ኡቱ ልኪታብ የእነዚያ መጽሐፍ የተሰጡ ሰዎችም ያረዱት ጧዓም ማለት ዘባኢሕ ማለት ነው እርዳቸው መጽሐፍ ያላቸው ሰዎች እርድም መጽሐፍ ያላቸው የአህል ኪታቦቹ የአይሁዳዎቹ የክርስቲያኖቹ እርድ ወጣዓሙ الذين اوتوا الكتاب حل لكم ለእናንተ የተፈቀደ ነው አይሁዳዎች ያረዱት ክርስቲያኖች ያረዱት እንስሳ ሐላል የሆነው እንስሳ መብላት ይቻላል ቁርአን ነው ይሄ በየትኛውም ዲክሽነሪ አስተርጉሙ ጣዓሙ الذين اوتوا الكتاب ማለት መጽሐፍ የተሰጡ ሲሆን የአይሁዶች ማለት ነው ክርስቲያኖች ማለት ነው ከእነሱ ሌላ أوتوا الكتاب የሚባል ሌላ ነው። አንዳንዱ أهل الكتاب ለመባል በመጽሐፋቸው ሙሉ በሙሉ በትክክል መስራት ያለባቸው የሚመስለው ሞኝ አለ በትክክል ከሰሩማ ሙስሊሞች ናቸው እኮ ሙስሊም ያላደረጋቸው እኮ ነቢዩን አለይሂ ሰላቱ ወሰላም አለመቀበላቸው ነው ነቢዩን ካልተቀበሉ ደግሞ በመጽሐፋቸው ሰሩ አይባልም አህለል ኪታብ የሚባለው ነገር የግድ መጽሐፋቸውን ሙሉ በሙሉ መተግበር አይደለም የሆነ መጽሐፍ አለን ካሉ የኢትዮጵያ ክርስቲያኖች የመጽሐፍ ባለቤት አይባሉም ይላሉ አንዳንዶች ደግሞ ለምን ደግሞ አይባሉት የኢትዮጵያ ክርስቲያኖች ካልተባሉ ታዲያ የት ነው ዓለም ላይ ያለው ክርስቲያን ምን በሞቱ በትንሽ በትልቁ የመጽሐፍ ነገር ላይ የሚንጠለጠሉት ጉዳይ የእኛ ሀገር ክርስቲያኖች ናቸው የእኛ ሀገር ክርስቲያኖች የመጽሐፍ ባለቤት ካልተባሉ ታዲያ ፈረንጁ ነው ፈረንጅማ ሃይማኖት ያለው ያለው አይመስለኝም በመልክ እንዳትሉኝ እንጂ ሃይማኖት ራሱ ጭራሽ ያላቸውም አይመስለኝ በዓመት አንድ ጊዜ እናት የሚጠይቁ ሰዎች ሃይማኖት ናቸው። ስለዚህ የመጽሐፍ ባለቤቶች ማለት አይሁዶች ጦረኞች፣ አዎ እነዚህ ሙስሊሙን እየገደሉ ያሉት አዎ እነሱ እነሱ ያሉት ይፈቀዳል። አዎ ክርስቲያኖቹ እነዚህ ሙስሊሞች የሚያንገላቱት አዎ እነሱ ናቸው። የእነሱ እርድ ይፈቀዳል፣ ሐላል ነው። የእኛም ለእነሱ ሐላል ነው። እነሱ አልበላም ካሉ ራሳቸው ጉዳይ። እነሱ አልበላም የእስላም ስጋ ካሉ ይፈውስ እኛ ግን እንበላለን። መለያችን ከክርስቲያኖች ጋር ቢላው አይደለም። መለያችን በጣም ብዙ ነው። ታቦት ማምለክ ነው። መለያችን ገብርኤል ሚካኤልን ማምለክ ነው። ማርያም ገለገለችሽ ብሎ ኢየሱስ ጌታ ነው ማለት ነው መለያችን። እኛ ኢየሱስ ጌታ አይደለም። መለያችን ማዕት ነው ያለው። ቢላው ነው መለያ። ማን ነው ያለው? በየትኛው ቁርአን አህለል ኪታብ እያለ የሚጠራቸው ሳሊሱ ሰላሳ የሚሉትን አንድ አንድም ነው ሶስትም ነው የሚሉትን ሰዎች የመጽሐፍ ባለቤት ብሎ ተው ይህ አባባላችሁ ስህተት ነው ኢነማ ሁወ ኢላሁ ዋሂድ ይላቸዋል ያ አላህ ማለት ብቸኛ አምላክ ነው ሌላ ገብርኤል አይጋራው ኢየሱስ አይጋራው ማርያም አትጋራው ሚካኤል አይጋራው ማንም ሊጋራው አይችልም ብቸኛ አምላክ ነው ነው የሚለው አላህ ግን የአህል ኪታብ ብሎ ጠብቶ ነው የአህል ኪታብ ላ ፊ ዲኒኩም አይሁዶች ያረዱትን መብላት የነቢዩ አለይሂ ሰላቱ ወሰላም አይሁዶች ናቸው ብለው እየተዋጓቸው ጦርነት ሄደው አሸንፈዋቸው ከዚያ ስምነት እንፍጠር ብለው ምግብ ጋበዟቸው ነቢዩ ሰለላሁ ዐለይሂ ወሰለም ግብዣ ጠሯቸው እነማን የሁዶቹ ዘይነብ ልየሁዲ አርዳ እንዲያውም ተዘጋጅታበት ከዚያ በኋላ ምንድን ነው የሚበላው መሐመድ ከስጋ የትኛውን አይነት ነው የሚወደው ከአጥንት ጋር የተያዘ ቅልጥም ነገር ነው ነው አዎ መርዙን በጣም በዛ አረገችው እዚያ ጋር ርር ልታረጋቸው ነቢዩን አለ ሰላቱ ወሰላም በመርዝ ልታቃጠላቸው እሳቸው ሸርዖ የሚፈቅድ ነገር ስለሆነ አይሁድ አጠራቻቸው ሄዱ ግብዣቸውን ሊበሉ በራ እብኑ ማዕሩር እና እሳቸው ሂደዋል ቁጭ አሉ እጃቸውን ላካረጉ ጉረሯቸውን እንቃረጋቸው አንዳንዶቹ ጅብሪል ነው ዘጋቸው እንዳይወርድ አንዳንድ ጊዜ አንዳንድ ጊዜ እንትኑ ሲል እኔ እኮ መርዛለኝ አላቸው ራሱ ስጋው በራ በራ እብኑ ማዕሩር በላ ወረደ ዋጠው ስጋው ነው የሞተው ወዲያው ሞተ ነብዩ ሰለላሁ ዐለይሂ ወሰለም አስጠሯትና ምን ነው ሲሏት አይ ያረከውን ታውቃለህ ባሎቻችን ወንድሞቻችን በሙሉ ፈጅታ ስለዚህ ነብይ ከሆንክ ይኸው ጌታ ይጠብቃል እንደምትለው ነብይ ከሆንክ ምንም እኔ ያረኩት ነገር ጎዳ አይችልም ብዬ ነው ካልሆንክ ግን በጉልበት መበቀል ባልችል በዘዴ ልበቀል ነው አየህ ክፋታቸው የት ድረስ እንደጀመሩ አህለል ኪታብ የሚላቸው እኮ ለሆነ ስም መስጋና ሊወያዩቸው ሂደው ፀሐዩ ስለሆነ እዚህ ጠብቀን ግድግዳ ስር ብለው ነቢዩን አለ ሰላት ወሰላም አቡበክርና ዑመር ባሉበት ጠብቅ ብለው ሄደው ይመካከራሉ። ምን ከዚህ የተሻለ ቀን ስለማታገኙ እህን ጊዜ ነው እለው ላይ ገደል ድንጋይ መጫን ያለባቸው። ማን ይውጣ ማን ይውጣ እየተባባሉ እያሉ ጅብሪል መጣና ተነስ ከዚህ ቦታ ያሰቡትን አንተ አታውቅም። ወማ ዛሊክ ይህን ሁሉ አዳዋ እያላቸው ለኢስላም አህለል ኪታብ ይላቸው ነቢዩ ሰለላሁ ዐለይሂ ወሰለም አህለል ኪታብ ጋር ተዓሙላቸው እንደዚህ ነው ምንም የነሰኸው ደግሞ የለም ማኢዳ ምን ብለናል ምን አዋኺሪ ማ መጨረሻ ከወረዱት የቁርአን ምዕራፎች አንዱ ስለሆነ ማኢዳ ላይ የተነሰፉ ነገሮች ብዙ የሉ ና ያሉ ወልድ መንፈስ ቅዱስ አሐዱ አምላክ አሜን ብለው ነው ከዚህ የበለጠም ሽርክ አላቸው። ይሄ ሽርክ አይደለም። ይሄ ሶ በስመ አብ ብለዋል። አብ ማለት አንዱ ያው አምላክ ብለው እግዚአብሔር ብለው የሚሰይሙት ነው። አብ ማለት ነው፣ አባት ማለት ነው። አያቆሙም። እነሱ ያቆማሉ። እነሱ እኮ ገደብ የላቸውም። እነሱ አስሉ እኮ ልቅ ናቸው። በእንኳን ይሄ ወ- ወልዱን መሪ እንትን ኢሳን አይደለም ለገብርኤል ለሩፋኤል ለምናምን የሚሉ ናቸው። ያም ሁሉ ያ ሁሉ ሁሉ ይሄ እርዳቸው ይሄ ሽርክ አይከለክላቸውም። ይህ ሽርክ እንዳለ ይታወቃል። በአይሁዶች ዘንድ ዑዘይሩን ኢብኑላህ እንዳሉ እያወቀ አላህ ነው طعام الذين اوتوا الكتاب حل لكم አንዳንዶቹ ያልገባቸው እኮ ሽርክ የማያረጉትን አይሁዶች ነው ይላሉ ሽርክ ያላረገ ይላል ካፊር ያልሆኑትን ነው ካፊር ያልሆነ አይሁድ አለ እንዴ ካፊር ያልሆነ አይሁድ መሬት ላይ አይኖርም ነቢዩ ከመጡ በኋላ በነቢዩ ካላመነ ሙሳ እንኳን ቢኖሩ ኑሮ በነቢዩ ካላመኑ ይከፍራሉ ሙሳ ለው ካነ ሙሳ ሐየን ማ ወሲዐሁ ኢለ ትባዒ በምድር ላይ የሚኖር አይሁድ ሁሉ ነቢዩን ስላልተቀበለ ይከፍራል የካፊር ይፈቀዳል የአይሁዳ ከሆነ ለማለት ነው እና እነዚህ ላይ የአላህ ስም አለመጠራቱ ባይጠሩም ማለት ነው ባይጠሩም የአላህ ስም ባይጠሩበትም ወይን ذبحه باسم جرجس በጊዮርጊስ ስም እንኳን ቢያርደው ማለት ነው የአላህን ስም ሳይጠሩም ቢሆን ዝም ብለው አይሁዶች ያረዱት ለአምልኮት ያረዱት ካልሆነ በስተቀር ሌላው ላይ በምንም መልኩ አይሆንም ለማለት ይህን ቁርአን የሚመልስ በግልጽ መምጣት አለበት أيوه አሉ አንደኛው ሽሮ ብቻ የሚሰራበት ነው አንደኛው ምግብ ቤት አለ ሽሮ የሚበላበት አለ የክርስቲያን ስጋ ቤት አለ አይደል ይሄ ይፈቀዳል ማለት እኮ ሙስተሐብ ነው ማለት ነው አንዳንዱ አዲስ አበባ ሲሉን የነበሩት ምንድነው ሱና ነው ክርስቲያን ስጋ ቤት መስቀል ያለበት ስጋ ቤት ላይ ሄዶ ጢሙን አንጀርቆ ምናምን ቆሟል ምን አተለምድ ለምንድነው የክርስቲያን ስጋ ነው ምናምን አሉ ዛሬ ክልክል ነው እንዴ ሂድና ነው ማመዘይን ጠይቅ እሱ ናቸው ፍቃር ነው ያሉ አለ ሐላል ነው ማለት እኮ ይወድዳል ማለት ነው ቢበሉት ክልክል አይደለም ማለት ነው ይመጣል እኮ ሴቶች ላይ እንመጣለን ሴቶችን ማግባት ይፈቀዳል ይላል መስቀል አንጠልጥላ ማርያም እየሄደች ቤተክርስቲያን እየሄደች ሚስት ልታረጋት ትችላለህ ፈቀደ ኪታቡ ግን ይወደዳል ማለት ነው መፍቀድ ሌላ ነው እንትን ይላል ማለት ነው እንዲሁም አብዱላህ ብን ዑመር እኮ ይሄ ሁሉ እያዩ ምን ይላሉ ኧረ ኢሳ ጌታ ነው እያለች እሷን ምን ብዬ ነው ሚስትም አደርጋት ከዚህ የበለጠ የሚያስጠላ ከሌሎችስ ሙሽሪኮችስ ምን አለ እስከሚል ድረስ ደርሰዋል በኒ ተዕለባ አሉ ኢማሙ ሻፊዒ በኒ ተዕለባ የሚባሉ ብሔሮች ነበሩ እንዲያው ሽርካቸው የእነሱ አህለል ኪታብ ነን ቢሉ አስጠያፊ ስለሆነ ከእነሱ ጋር መጋባትም ሆነ የእነሱን እርድ መብላት አያስፈቅድም ይላሉ የሚበላ ነገር እያለ አማራጭ እያለ እዚያ ህዱ ማለት አይደለም እንደኔማ እንደኔ በእኔ ስሜት እንደው የኢትዮጵያ የክርስቲያን ስጋ ቤት አይደለም ምግብ ቤቱን መብላት የለበትም ምክንያቱም በተለይ በጣም ክርር ያለ ነገር የሚበላ የሚባል ቃል ስላለ ሙስሊሞቹ አሁን አሁን ቀንሶ ከሆነ ነው እንጂ ሙስሊሞቹ የሙስሊሞቹ ከብቶች ከክርስቲያኖቹ ከብቶች ጋር ከዋሉ ጠበል ይረጩ ይባል ነበር ይባላል ይህን ያህል ሙስሊሙን ይንቁት ከነበረ አንተ ምን ያደርግልሃል እያለ ነገር ግን እኔ አሁን እያልኩ ያለሁት እነገሌ እኮ አበቃላቸው ይላል። ምን ነው ክርስቲያን ስጋ ቤት አየናቸው፣ ክርስቲያን ቤት ሲበሉ አየናቸው፣ ክርስቲያን ቤት ሲበሉ አየን ስላያቸው አበቃላቸው። አጠገብህ ግን ዶሪህ እያመለከ ዝም ብለህ አበቃለት ሳትል ስንት ነገር እያበላሽ ያለው ሰው ይሄ ሰውዬ ህንዶ ፊ ሕዱድ ሐታ ሙኻለፋ እንኳን ቢሆን ኺላፍ አልአውላ ኺላፍ አልአውላ ነው የሰራው ተገቢ ያልሆነ ነገር ሰራ ነው የምንለው እንጂ ወደ ሽርክ ሊወስደው የሚችል አልሰራም። ስለዚህ ይሄ አፈጻጸም ላይ ብሉ ይወደዳል አርጉ ማለት አይደለም በአታረጉ ነው ጥሩ ሀታ ማህበረሰቡም ይህን ያህል አልደረሰም እኛ ይሄ ሐላል ነው ስንል የማይከራከሩን ሆኖብን ነው ብኖባቸው ነው እንጂ መሻይኾቹ ሁሉ በጣም ነው የሚቀየሙን የክርስቲያን ስጋ ይፈቀዳል የሚለው ይላል ሀታ አህባሾች እንኳን እንደዚህ ይላሉ አህባሾች እንኳን ሳይቀሩ እነዚህ የክርስቲያን ስጋ ይበላ የሚሉ ይላሉ አሁን በአላህ ለክርስቲያኑ ሂዶ እየተሻሸ ያለው ከክርስቲያኑ ጋር አህባሽ ወላይ ክርስቲያን ስጋ ይበላ የሚለው ክፍል እኛ ቁርአን ስላለ እንጂ እኛ ክርስቲያን ስጋ በደን አንበላም እኔ አልበላም ምን በወጣኝ እኔ ስጋ ችግር መቻለኝ የሙስሊም ስጋ አንዱ ምን አለ ለምን እዚያ ርካሽ ነው አስኮ አለ አስኮ ርካሽ ነው ይሄ ስጋው የሁለት ብር የሶስት ብር ልዩነት በኪሎ ማለት ነው ከዛ ደግሞ አንዱ ምን አለ ደግሞ ክርስቲያን ስጋ ቤት መሄደዋል ንጹህ ነው እነሱ የሙስሊሙን አንተ አታጠዳ ምን ነው ንጹህነቱ አላ ኩል ሐል ይሄ ተራ ምክንያት አይሆንም ግን ሐራም ለማለት ይህታጅ ነፍስ ቁርአን ከቁርአን መምጣት አለበት ሐላል ለማለት ቁርአን ያስፈልጋል ለዚህ ነው እኮ يسألونك ماذا أحل لهم قل أحل لكم الطيبات ከዚያ መካከል ወጣዓሙ الذين أوتوا الكتاب حل لكم ነው እዚህ ጣዓሙኩም የሚለው ነገር በቀሎ ስንዴው አተሩ ለማለት ነው ያሉ ሰዎች አሉ ላ መነሻ አለው መነሻ አለው ስጋ ስለሆነ ስጋ ተብሎ ነው የተፈሰረው أي ويحل لكم أن تطعموهم وطعامكم حل لهم لا وطعام الذين أوتوا الكتاب قال ابن عباس وأبو أمامة ومجاهد وسعيد بن جبير وعكرمة وعطاء والحسن ومكحول وإبراهيم النخعي والسدي ومقاتل من إلى يعني ذبائحهم እርዶቻቸው ነው ذبائحه ማለት ذبيحة أهل الكتاب ذبيحة اليهود والنصارى وهذا أمر مجمع عليه بين العلماء أن ذبائحهم حلال للمسلمين لأنهم يعتقدون تحريم الذبح لغير الله ولا يذكرون على ذبائحهم إلا اسم الله وإن اعتقدوا فيه تعالى ما هو منزه عنه تعالى وتقدس وقد ثبت في الصحيح عبد الله بن مغفل من هلال قال أدلي بجراب من شحم يوم خيبر يا خيبر كان يا خيبر كان يهونا أقمادا نجر آه، تورور فحضنته تقبلكت وقلت لا أعطي اليوم من هذا أحدا كذي لمن ما التتم مالكم والتفت فإذا النبي صلى الله عليه وسلم يبتسم السن تقبيا دي زورسن ما نال نبي ناتشو فقد فاستدل به الفقهاء على أنه يجوز تناول ما يحتاج إليه من الأطعمة ونحوها من الغنيمة أو الكسر واستدل به الفقهاء الحنفية والشافعية والحنابلة على أصحاب مالك في منعهم أكل ما يعتقد اليهود تحريمه من ذبائحهم حتى አይሁዶች በእነሱ ላይ ሐራም ነው የሚሉት በራሳቸው ላይ ሐራም ነው የሚሉትን እነሱ ካረዱ በኋላ እኛ ልጠቀም ይችላል ለምሳሌ ሞራውን መብላት አይችልም አይፈልጉም እነሱ ክልክል ነው በእኛ ግን ከነሱ ወስደን ብንበላው ችግር የለውም واستدل عليه الجمهور عليهم الجمهور بهذا الحديث وأجود منه في الدلالة ما ثبت في الصحيح أن أهل خيبر لخيبر سوج أهدوا لرسول الله صلى الله عليه وسلم لنبي تنسطاتشو شاة مصلية يتطبست فيه لامتتو دابزاتشو وقد سموا ذراعها قلت موان مرز أرقوبان وكان يعجبه الذراع قلتم በጣም እንትን ይላቸው ነበር ደስ ይላቸው ነበርና ፈተናወለሁ ፈነሀሸ ሚንሁ ነህሸተን አንድ ጊዜ ነከሱ فأخبره الذراع أنه مسموم أرى مرزالين بلو الجراتشو فلفظه تنفس وأثر ذلك في ثنايا رسول الله صلى الله عليه وسلم فنبياتشن እንትናቸው ላይ ጉረባቸው ላይ እሱ ነበረ ተጽዕኖ ያሳደረባቸው ወፊ አብሃሪሂ لاي من ላይ وأكل معه منها بيشر بن البراء بن معرور بيشر بن البراء بن معرور السبل لنا فمات فقتلت اليهودية አለቲ ሰመታ ዘይነብ ትባላለች። እሷ ተገደለች በሱ የተነሳ እንጂ ፊት ሳይሞትማ አምጥተው ምን እናርጋት ሲሏቸው ተዋታሉ። ተናገረች። ለምንድን ነው ልገልህ፣ ልበቀል፣ ለባሌ፣ ለዘመዶቼ፣ ለወገኖቼ ነብይ ከሆንክ ደግሞ ምንም አይጎዳህም ብዬ ነበር፣ ይኸው አልጎዳህም አለቻቸው። ተዋታሉ፣ ልቀቋት ነቢ ዓለይሂ ሰላቱ ወሰላም። በኋላ ቢሽር ሲሞት አምጡና ግደሏት ተባለ። የገደለ ይገደላል አይደል? አነፍሱ ቢነፍስ وطعامكم حل لهم የእናንተ ለነሱ ሐላል ነው ይሄ እነሱ የኛ ለነሱ ሐላል ለመሆኑ ምንም ክርክር የለውም والمحصنات من المؤمنات ለእናንተ ሐላል ነው ጥብቅ ሴቶች ከሙእሚኖች አፋኢፍ ሙሕሰናት አፋኢፍ ማለት ነው ራሳቸውን የሚጠብቁ ዝሙተኞችስ ላ የንኪሑ ኢላ ዛኒየተን አው ሙሽሪካ وحرم ذلك على المؤمنين ዝሙተኛ ሴትን ኒካህ ማሰር ክልክል ስለሆነ ማለት ነው محصنات غير مسافحات ولا متخذات أخدان لا للأوثان والمحصنات من المؤمنات والمحصنات من الذين أوتوا الكتاب كالنجاة مزعف كتستوتن سوج ጥብቅ የሆኑ ሴቶችን ማግባት ይቻላል ጥብቅ የተሆኑ የሆኑ ሴቶችን من الذين أوتوا الكتاب من قبلكم ማለት ከእናንተ በፊት የነበሩ إذا آتيتموهن أجورهن ደመወዛቸውን ከከፈላችኋቸው ከሰጣችኋቸው መህራቸውን ከከፈላችኋቸው ለማለት ነው إذا آتيتموهن أجورهن محسنين غير مسافحين ራሳችሁን ለመጠበቅ ራሳችሁን ከዝሙት ጥብቅ ለማድረግ አስባችሁ ለቅምጥነት አስባችኋቸው ሳይሆን ኢስቲፋህ ማለት በዝሙት ማስቀመጥ ነው ለኢስቲፋህ አስባችኋቸው ሳይሆን ለኢሕሳን ነፍስ አስባችሁ ከሆነ ወላ ሙተኺዚ አክዳን ወዳጅም ፍቅረኛ ጓደኛ የሚባለው ጓደኛ ነበረኝ ጓደኛ ነበረችኝ የሚለው ነው ዛሬ የጅዳው ሰው በየጊዜው ጥያቄው ሁሉ በሙሉ ጓደኛ አለኝ ነው ውሽማ አለኝ ግን አይልም አይደል ጓደኛ ማለት ውሽማ ማለት ነው ግን አዲሱ የለሰለሰው የአዲስ አበባ አማርኛ ነው እንጂ ጎጃም ውስጥ ይቺ ጓደኛ አይነት ቢል አንድ ክርስቲያን አማርኛው ጓደኛ ማለት ምን ብሎ ይዘዋል? ምን አገናኝቶ ነው የሚለው? ክርስቲያን እስላምና ሴትና ወንድ ምን አገናኘ ነው የሚለው? አንተ ወንድ ጋር አትሆነው ነው የሚለው። ግን ውሽማ ካለ ወንድና ሴት እንደሆነ ይታወቃል። ትክክለኛው አማርኛ ውሽማ ነበረችኝ፣ ውሽማ ነበረኝ ምን ሲሰራ ሳይፈራ ሲወራ ነው የሚፈራው። ቋንቋው ቃሉ እኮ ይሄ ነው። በዝሙት ጓደኛ አድርጌያለሁ ማለት ደግሞ ጓደኛ ነበረኝ ልንጋባ ስለሆነ ከጓደኛ ጋር ይጋባል። መህር ሲከፈል ማለት ነው። መህር ነው ይሄ ምንም ምንም ይሄ ሺዓ የሚለው ተፍሲር ከሰጠህ ይፈቀዳል፣ በሰጠህ ቁጥር ይፈቀዳል ማለት አይሆንም። ሲያፍራት ምሳሌ ሙስሊሞች ወስደው ቃዜ ነው የሚያስርለት እንዴት ነው አይሷ ዘመዶች አሁን ክርስቲያን ከሆኑ አይበቃም ሊያወክሉ የሚባል አለ አሁን ቢጋቡ አህልየን ያሉ ሰዎች አሁን ይችን ሴትዮ ሌላ ገባ ፈለግኩ በምን አይነት ነው ዋጋዋን የምከፍለው ለማን ነው ነው ለእሷ ነው የሚከፈላል እኮ ማን ነው ኒካ የሚያስርልኝ የሚያስርላት ሸሪያ ፍርድ ቤት ነው ሸሪያ ፍርድ ቤት በሌለበት ነው ችግሩ ሸሪያ ፍርድ ቤት እንደልብ አይገኝም ብዙ ጊዜ ሲሰልሙም ወደ ሸሪዓ ፍርድ ቤት አይሄዱም። ሸሪዓ ፍርድ ቤቶችም አዲስ ለሚሰልሙ ሰዎችን ቁጭ ብለው ተቀብለው የሚያስተናግዱበት አጋጣሚ ብዙ ቦታ ላይ ስላልተመቻቸ እንደዚያ ከሆነ ያሰለማት ሰው ሸሪዓ ፍርድ ቤት ነው ሰልመው ወይም እዚህ አካባቢ ያለ ታዋቂ ሙስሊም ነው የሚደረግ አካባቢ ሙስሊም ይደረጋል ችግር የሰለሙት ነው እንጂ እነሷማ ለአንድ ሰው ትላለች በራሷ ህግ የሚፈቀድላት ሁሉ ይፈቀድላታል والمحسنات من الذين أوتوا الكتاب من قبلكم إذا آتيتموهن أجورهن محسنين غير مسافحين ومن يكفر بالإيمان እምነትን የካደ እምነትን አላቅም ያለ ፈቀድ ሐቢቱ አመሉ ስራው ወድሟል ወድሟል ومن يكفر بالإيمان بأركان الإيمان بعنده يكاده من يكفر بالإيمان مالت بالله ما يكاده من يكفر بالإيمان بملائكة يكاده من يكفر بالإيمان بنبيات يكاده من يكفر بالإيمان موتو من نسات يلم ياله فقد حبط عمله سراو እንዳለ ይወድማል አየ ሽርክና ኩፍር ሙሕቢጥ للأعمال ነው لئن أشركت ليحبطن عملك كل الشرك لا እዚህም ومن يكفر بالإيمان فقد حبط عمله وهو في الآخرة من الخاسرين مجرشا لاي لاي كم يواردوت كم አንዱ عندنا إذا أتيتموهن وجورهن أي مهورهن أي كما هن محصنات عفائف فابذلوا لهن المهور عن طيب نفس كما هن محصنات عفائف إن أنتم بفقاد الناس مهرات شون تفلوات شون وقد أفتى جابر بن عبد الله وعامر بن وإبراهيم النخعي والحسن البصري بأن الرجل إذا نكح امرأة فزنت قبل دخوله بها أنه يفرق بينهما وترد عليهما وترد عليه ما بذل لها من المهر جابر بن عبد الله عامر الشعبي إبراهيم النخعي حسن البصري يونيستني كحسرو كالصغارة كما قنانية في مكة ترد إما من لا يتعلبات شو يسد عسن يهود طاون وشي ما من لا يتعلبات محسنين غير مسافحين ولا متخذي أخدان فكما شرط الإحصان في النساء وهي العفة عن الزنا السام كزموت تبك እንዳልነው ሁሉ كذلك شرطها في الرجال እናንተም ከዝሙት ራሳችሁን ጠብቃችሁ ነው وهو أن يكون الرجل أيضا محسنا عفيفا غير مسافحين وهم الزناة الذين لا يرتدعون عن معصية ولا يردون أنفسهم عن من جاءهم ولا متخذي أخدان أي ذوي العشقات الذين لا يفعلون إلا معهن يا أيها الذين آمنوا إذا قمتم إلى الصلاة ننتبه الله يأمناكم بس በአላህ ስብሓንሁ ወተዓላ ያመናችሁ ሙቶ መነሳት አለ የምትሉ ሁሉ ያ አዩሃ አለዚነ አመኑ ኢዛ ቁምቱም ኢለ ሰላቲ ፈግሲሉ ወደ ሰላት ስትነሱ ታጠቡ እጠቡ አለ ፈግሲሉ ውጁሃኩም ፊቶቻችሁን እጠቡ ፈግሲሉ ውጁሃኩም ፊቶቻችሁን ወአይዲየኩም እጆቻችሁንም መራፊቂ እስከ ክርናችሁ ድረስ ይሄ ነው መራፊቅ ማለት ወምሰሑ ቢሩኡሲኩም ራሳችሁንም እበሱ ቢሩኡሲኩም ይቺ ባይቱ በራሳችሁ እበሱ ባዕድ ሩኡሲኩም ባዕድ ማለት ነው ሚን ሩኡሲኩም ማለት ነው ወይም ባይቱ ዛይዳ ነው ሩኡሰኩም ሁሉንም ራስ ሁሉንም ራስ ማበስ ዋጅብ ነው አይደለም ኺላፋል ማታበሱ ይወደዳል እንጂ ሁሉንም ጸጉሩ ራሱን ያላበሰ ሰው አይሆንም አይባልም ውዱ አልሆነም አይባልም ላኢላሃ ኢላላህ ወአርጁለኩም ሚን አልካዕበይን እግሮቻችሁንም እስከ ቁርጭምጭምታችሁ ድረስ ወይን ኩንቱም ጁኑበን ጀናባ ብትሆኑ ፈጠሃሩ ታጠቡ ወይን ኩንቱም መርዳ አው አላ ሰፈር በሽተኛዎች ብትሆኑ ወይ መንገድ ላይ ብትሆኑ አው ጃአ አሐዱ ሚንኩም ምን አልጋኢጥ ወይም ከመጸዳጃ ቦታ ቢመለስ ተጸዳድቶ አው ላመስቱሙ ኒሳ ወይ ከሴት ጋር ግንኙነት ብታደርጉ ጀናባ ብትሆኑ ፈለም ተጅዱ ማአ ውሃ ብታጡ ፈተየመሙ ሰዒደን ጠይበን ንጹህ አፈርን አፈላልጎ ንጹህ አፈርን ሰዒድ ማለት ማ አላ ወጅህ ልአርድ በመሬት ላይ ያለው ይህ ፊት ለፊቱ የምታገኘው ነው ቆፍር ማለት አይደለም ሰዒድ ጠይብ السعيد الطيب طهور المسلم ብለዋል النبي صلى الله عليه وسلم ንጹህ አፈር የሙስሊም መጸዳጃ ነው ፈምሰሑ ቢውጁሂኩም ወአይዲኩም ሚንህ ስለዚህ ተመለሱና ወደ ወደ አፈር ተመልሳችሁ አፈርን አፈላልጋችሁ ፊታችሁንና እጆቻችሁን ከሱበሱ ማ ዩሪዱ ላሁ ሊየጅዓለ ዓለይኩም ሚን ሐረጅ አላህ በእናንተ ላይ ችግር ሊያደርግባችሁ አይፈልግም ወላኪን ዩሪዱ ሊዩጠሂረኩም አላህ ሊያጸዳችሁ ነው የሚፈልገው ወሊዩቲመ ኒዕመተሁ አለይኩም ለዓለኩም ተሽኩሩን ውሃ ስታጡ ውሃ ከየትም ብላችሁ ፈልጉ ብሎ ከማስገደድ ይልቅ ካላገኛችሁ በተየሙም ችግራችሁን ልትወጡ ትችላላችሁ በማለት የእናንተን ኒዕማ ይሞላላችኋል ይላል አላህ ስብሓንሁ ወተዓላ እንግዲህ የተቻለን ያህል ጡሁርና ያስፈልጋል ውሃ ካለ ውሃ ነው ውሃ በሌለበት ጊዜ ግን አፈርም እሱን ይተካል ምን ሕክመት ላህ አዘ ወጀል አፈር እንዲያጸዳን በማድረጉ ትልቅ ኒዕማ ነው የዋለው አላ። ሌላ ነገር የሆነ ኬሚካል ተጠቀሙ ቢለን ኑሮ ሰውነት ሊጎዳ ይችላል አፈር ግን ሰውነትን አይጎዳም ናም በምን ድንጋይ ማወጀ ማዋላ ወጅል አርድ ይጠቃላል ተብሎ በድንጋይ በኖራ በግርግዳው ቀለሞች ምናምን ሁሉ ይቻላል ይላሉ አቡ ሐኒፋ ሌሎቹ ደግሞ የለም የግድ ቱራብ ነው እንጂ ሀታ አሸዋ እንኳን አይሆንም ይላሉ አልአውል አፈር መሆኑ ነው በድንጋ ሌላ አቶ በድንጋ ቢያደርግ ችግር የለውም ጀናባ ከሆነ በኋላ ሰገደ ምናለ ውሃ አገኘ ከትንሽ በኋላ ጀናባው በዛው ሂዶ ተወግዷል ጀናባው አይወገድም ተየሙም ሙቢሕ እንጂ ሙዚል አይደለም ተየሙም ሙቢሕ ነው እንድትሰግድ ይፈቅድልሃል ቁርአን እንድትነካ እንድትስቀራ ሌላ ነገር ልታደርግ ያስፈቅድልሃል ማለት ነው እንጂ ሙዚል አይደለም አያስወግደውም ውሃ ስታገኙ ሰውነታችሁን ውሃ አስነኩ ብለዋል ነቢ ስላ ስለም